ድምጻችን ይህ ስድስተኛው የፍትህ ሬዲዮ ፕሮግራም ነው። እስር ግድያውን ሁሉን ተቋቁመን አንድ ዓመት ከበር ግፍ እያስተናገድን እስር ግድያውን ሁሉን ተቋቁመን አንድ ዓመት ቃላችን ጠብቀን። አንድ አመት ሙሉ በጽናትና በትዕግስት እየታገላችሁ ያላችሁት ውድ የኢትዮጵያ ሙስሊሞች እንደምን ሰነበታችሁ? በግፍ በእስር ቤት የምትገኙ ውድ ኮሚቴዎቻችንና ወንድሞቻችን ጽናቱንና ብርታቱን አላህ ይለግሳችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ይህ የሙስሊሞች ብሶት የወለዳት የፍትህ ሬዲዮ ድምጽ ነው። ፍትህ ሬዲዮ ዛሬም የተለያዩ ፕሮግራሞችን ይዛላችሁ ቀርባለች። ትግሉን በቁርጠኝነት እንደምትቀጥሉ የገለጻችሁበት ከእናንተው የደረሱን አነቃቂ መልእክቶችም አሉን። ሰዓቱ ሲደርስ እናቀርብላችኋለን። አሁን ቀዳሚ ወደ ሆነው ሳምንታዊ ዜና እንሸጋገራለን። ዜናውን የምታሰማን ኑር ሁዳናት። እስከ ፕሮግራማችን መጨረሻ አብራችሁን ቆዩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አሁን ሳምንታዊ የፍትህ ሬዲዮ ዜና እናሰማለን። በቅድሚያም ርዕሶቹን በመንግስት የተሾመው ህገ ወጡ የፌዴራል መጅልስ የዘንድሮውን የሞሊድ በዓል በአራት እርከን ደረጃዎች እንደሚያከብር አስታወቀ። የመጅልስ አመራሮች እንደሚሉት በሞሊድ በዓል አስታከን መንግስትና መጅልስን የሚቃወሙት ሙስሊሞች ለሁለት መክፈል እንችላለን ብለዋል። ሙስሊሙ ህብረተሰብ ትግል የጀመረበትን አንደኛ ዓመት በማስመልከት ልዩ ሀገር አቀፍ ተቃውሞ ሊያደርጉ ነው። ድምጻችን ይሰማ ተቃውሞውን ዝርዝር ሁኔታ በቅርቡ ይፋ እንደሚያደርግ አስታውቋል። ሐሙስ ታህሳስ 18 ቀን 2005 መንግስት በከሚሴ ከተማ ራሱ የቀበረውን የጦር መሳሪያ አስገድዶ በማስቆፈር ሽብርተኞችን እጅ ከፍንጅ ያስኳለ መንግስት የአዲስ አበባ ከተማን ለመረከብ በየካቲት ወር በሚደረገው ምርጫ አሸንፋለሁ ብሎ እንደማያስብ አስተዋቀ መንግስት ለዚህ እንደምክንያት ካቀረባቸው ምክንያቶች መካከል አንዱ የሙስሊሙ ማህበረሰብ ተቃውሞ እንደሆነ አስቀምጧል። በካናዳ ካልጋሪ ከተማ ታላቅ የአንድነትና የሰደቃ ፕሮግራም ተካሄደ። የሚሉት ለዛሬ ያዘጋጀናቸው ዜናዎች ናቸው። አሁን ወደ ዝርዝሩ መንግስትና መጅልስ ከእስልምና አስተምህሮ ፍጹም ያፈነገጠውን አህባሽ የተባለ ሃይማኖት በሙስሊሙ ላይ በግዳጅ ለመጫን ሲሞክሩ ተቃውሞ እንደተቀሰቀሰ የሚታወስ ነው። ከመንግስትና ከመጅልስ ግልጽ ጥቃት የተከፈተበት ህዝበ ሙስሊም በተቀናጀ መልኩ ተቃውሞውን በጨዋነትና በሰላማዊ መንገድ ቢቀጥልም መንግስት ተቃውሞውን በእንጭጩ ለመግጨትና ህዝቡ ፈርቶ ተቃውሞውን እንዲያቆም በሚል ተራ መላምት በአሳሳና በገርባን ጾሃንን ከመግደሉም በላይ በህዝብ ሙስሊሙ የተወከሉትን ኮሚቴዎችንም በማሰር በማሰርና በማሰቃየት በርካታ ወንድሞችና እህቶችንም በመደብደብ ወራዳ ተግባር ውስጥ መሰማራቱ ይታወሳል። ይሁን እንጂ ሙስሊሙ ህብረተሰብ ይህንን ሁሉ ግፍ ችሎ የትግሉን አድማስ በማስፋት ሰላማዊ ትግሉን እንደቀጠለ ነው። ትግሉ የጀመረበትን አንደኛ ዓመት በማስመልከትም ልዩ ሀገር አቀፍ ተቃውሞ ለማድረግ ሙስሊሙ ህብረተሰብ በዝግጅት ላይ ይገኛል። ተቃውሞ በምን መልኩ እንደሚደረግ ትግሉን እየመሩ ያሉት በድምጻችን ይሰማ በኩል በቅርቡ እንደሚያስታውቁ ገልጸዋል። ለዚህም ተቃውሞ የተሳካ መሆን ሁሉም ሙስሊም ከፍተኛ ዝግጅት እንዲያደርግና ትግሉ የሚቀጥለው በሰላማዊ መንገድ ብቻ ስለሆነ መንግስትና መجلس ሙስሊሙን ለማሳሳት የሚፈጥሩትን ግርግርም ሆነ ወከባ ሙስሊሙ ህብረተሰብ በትዕግስት እንዲያሳልፈው ጥሪ አቅርበዋል። በመንግስት የተሾመው ህገ ወጥ የፌዴራል መጅሊስ የዘንድሮውን የመውሊድ በዓል በአራት የርከን ደረጃዎች እንደሚያከብር አስታወቀ። የመጅሊሱ አመራሮች እንደሚሉት በሞሊድ በዓል አስታከን መንግስትና መجلسን የሚቃወሙትን ሙስሊሞች ለሁለት መክፈል እንችላለን ብለዋል። ከሳምንት በፊት መጅሊሱ ለከተማ ክፍለ ከተማና ለወረዳ መጅሊስ አመራሮች እንደገለጸው የዘንድሮ መውሊድን በዓል የምናከብረው መውሊድ ማክበር ስላለብን ብቻ ሳይሆን መውሊዱን አስታከን መንግስትና መጅሊሱን ከሚቃወሙት ቢያንስ ከ10 እስከ 20 ፐርሰንት ተቃዋሚዎችን ወደኛ ማምጣት ወይም ውዥንብር ውስጥ መክተት አለብን ብለዋል። ይህን ለማሳካትም የዘንድሮ የሞሊድ በዓል መጀመሪያ በአዲስ አበባ በሚገኙ ሁሉም ወረዳዎች የመጅሊስ ቢሮዎች አማካኝነት እንዲሁም በአስሩም ክፍለ ከተሞች በሚገኙ የመጅሊስ ቢሮዎች አማካኝነት በክፍለ ከተሞች ደረጃ ሞሊድ እንዲዘጋጅ የታሰበ ሲሆን በወረዳና ክፍለ ከተማ ደረጃ በሚዘጋጀው ሞሊድ ህብረተሰቡን በቅርበት ማግኘት ስለሚቻል እግረ መንገዳችንም ለወላጆችን ልጆቻችሁን ከአክራሪዎች ተንኮል ጠብቁ የሚል መልእክት ማስተላለፍ እንችላለን ብለዋል። መጅሊሱ በእቅዱ መሰረት በመቀጠል በአዲስ አበባ መጅሊስ አማካኝነት የሚዘጋጅ እንዲሁም የመውሊድ ፕሮግራም የሚያዘጋጅ ሲሆን በወረዳዎችና በክፍለ ከተሞች የተሰራውን አይነት ስራ እንዲደገም እቅድ ተይዟል። በመጨረሻም ለመውሊድ በዓል ተብሎ ካሌንደር በሚዘጋበት ቀን በፌዴራሉ መጅልስ አማካኝነት ልዩ የመውሊድ ፕሮግራም ተዘጋጅቶ መውሊዱን ለማክበር ከሚመጡ ምዕመናን መካከል መንግስትና መጅልስን ከሚቃወሙት እንዲርቁ ማድረግ ካልሆነም ከየት መሆን እንዳለባቸው ግራ እንዲገባቸው ማድረግ አለብን ሲሉ ምክክር አድርገዋል። ለዚህም መንግስት ሚዲያና ፋይናንስ እንዲሁም የምክር አገልግሎት ለመስጠት ቃል እንደገቡላቸው በውይይታቸው ላይ አንስተዋል። በስብሰባው ላይ ተካፋይ ከነበሩት አንዱ እንደገለጹት እባካችሁ ይህ ሚስጥር በከፍተኛ ደረጃ መጠበቅ አለበት። ይህን ካልሰራን ሌላ ምንም ልንሰራ አንችልም። በተለይ ደግሞ በፍትህ ሬዲዮ እንዳይወጣ መጠንቀቅ አለብን እንዳሏቸው ገልጸዋል። ከስብሰባው በኋላ አንድ ተሰብሳቢ እነዚህ ሰዎች ተጃጅለዋል መሰለኝ ሙስሊሙ ህብረተሰብ ያወቁት አይመስለኝም ሲል እንደተሳለቁባቸው ምንጮች ጨምረው ገልጸዋል። ይህ በእንዲህ እንዳለ ህገወጡ የፌዴራል መጅሊስ ያለፈው ሰኞ ታህሳስ 15 ቀን 2005 በአዲስ አበባ የሚገኙ የመجلس ደጋፊ ኢማሞችና አሊሞችን ጦር ኃይሎች አካባቢ የሚገኙ የመجلس ቅጥር ግቢ ውስጥ ሰብስበዋቸው እንደነበር ለማወቅ ተችሏል። በስብሰባው መجلس ወደፊት ለሚያከናውናቸው ተግባራት ላይ ውይይት ያደረገ ሲሆን በራሱ በመጅሊሱ ቁጥጥር ስር የሚተዳደር ሚዲያ እንደሚያስፈልገውና ይህን ለማሳካትም የሚችለውን እንደሚያደርግ ለተሰብሳቢዎቹ ቃል ገብቷል። የመጅሊሱና የመንግስት ተቃዋሚዎች ፌስቡክ እና ፍትህ ሬዲዮን ጨምሮ አፍሪካ ቲቪ ያላቸው እንዳነሳችሁት በእነዚህ ሚዲያዎች ህዝቡን ይዘውታል። እኛም የራሳችን ሚዲያ እንዲኖረን ከመንግስትና እንደ ሱዳን ከመሳሰሉ ሀገሮች ጋር እንወያይበታለን ብለዋል። በተያያዘም በየመስጂዶቹ ያሉ ኮሚቴዎች በመጅሊሱ ስር ሆነው መሄድ እንዳለባቸውና በእኛ እንታዘዝም የሚሉ ከሆነም የመባረር እጣ እንደሚደርሳቸው ዝተዋል። መንግስት የአዲስ አበባ ከተማን ለመረከብ በየካቲት ወር በሚደረገው ምርጫ አሸንፋለሁ ብሎ እንደማያስብ አስታወቀ። መንግስት ለዚህ እንደ ምክንያት ካቀረባቸው ምክንያቶች መካከል አንዱ የሙስሊሙ ማህበረሰብ ተቃውሞ እንደሆነ አስቀምጠዋል። መንግስት ምርጫውን በማስመልከት የአንዳንድ ወረዳዎችን ከፍተኛ ካድሬዎችና የካቢኔ አባላትን ለስልጠና በሚል የሰበሰባቸው ሲሆን ተቃዋሚዎች በምርጫው የሚሳተፉ ከሆነ የማሸነፍ እድላችን የጠበበ ነው፣ እነሱ በአዲስ አበባ አሸነፉ ማለት ደግሞ በአዲስ አበባ የሚገኙ ከ20 ሺ በላይ አባሎቻችን ስራ ሊያጡ ይችላሉ ብለዋል። አያይዘው ሙስሊሙ ማህበረሰብ እንደማይመርጠን የታወቀ ነው። በሌሎች የህብረተሰብ ክፍሎችም መተማመን አይቻልም። አሁን ያለን ብቸኛ አማራጭ ሰውን ኮንዶሚኒየም እንሰጥሃለን እያለን ማባበል ነው እንዳሏቸው ምንጮች ገልጸዋል። ምንጮቹ እንዳስታወቁት መንግስት በሙስሊሙ የውስጥ ጉዳይ ጣልቃ ገብቶ የዘራውን እያጨደ ነው። አሁን የተቸገርነው እኛ ካድሬዎች ነን። ህዝቡን ለኮንዶሚኒየም ስትሉ ኢህአዴግን ምረጡ ብለን እንድንቀሰቀስለት ነው የሚፈልገው። እኛ ገና ከመጀመሪያው ጀምሮ የሙስሊሞቹ ጥያቄዎች ይመለሱላቸው ስንል መንግስት ሊሰማን አልፈለገም። አሁን ደግሞ ኮንዶሚኒየም እንዲሰጣችሁ ኢህአዴግን ምረጡ እያለን እንድንዞር ሊያደርገን ነው ሲሉ ፓርቲያቸውን አማረዋል። በካናዳ በካልጋሪ ከተማ ታላቅ የአንድነትና የሰደቃ ፕሮግራም ተካሄደ። በፕሮግራሙ ላይ በርካታ ትውልድ የኢትዮጵያ ሙስሊሞች ተካፍለውበታል። በእለቱ ከባድ በረዶ እየጣለ የነበረ ቢሆንም ከአራት ሰዓት በላይ በርካቶች ከኤድመንተን ከተማ በመጓዝ ፕሮግራሙ ወደሚካሄድበት ካልጋሪ ከተማ መጓዛቸውን በእለቱ ፕሮግራም አስተባባሪ የነበረ አንድ ወንድም አስታውቋል። ሼህ አብዱልአዚዝ የተባሉ አሊም ከሲያትል ከተማ በመምጣት ፕሮግራሙን በቁርአን በመክፈት ለታዳሚ ሙስሊም ኢስላማዊ አንድነትና ወንድማማችነትን በስፋት አስተምረዋል። በፕሮግራሙ ላይ ታዋቂው ኢትዮጵያዊ የፖለቲካ ተንታኝ ጆሃር መሐመድ በስካይፕ በመገኘት አሁን ስላለው የኢትዮጵያ ሙስሊሞች ሰላማዊ ትግል ማብራሪያ ያቀረበ ሲሆን በፕሮግራሙ ላይ የተካፈሉ ሙስሊሞችም እጅግ በጣም ቁጭት በተሞላው መልኩ ሲከታተሉና በርካታ መፈክሮችም አሰምተዋል። በዚህ ልዩ ነበር በተባለው የአንድነትና የሰደቃ ዝግጅት ሀገር ቤት ውስጥ ሙስሊሙ ለሚያካሄደው ሰላማዊ ትግል ከህዝብ ሙስሊሙ ጎን ሁሌም እንደሚሰለፉ ቃላቸውን ዳግም አረጋግጠዋል። ሐሙስ ታህሳስ 18 ቀን 2005 መንግስት በከሚ በኮሚሴ ከተማ ራሱ የቀበረውን የጦር መሳሪያ አስገድዶ በማስቆፈር ሽብርተኞችን እጅ ከፍንጅ ያስኳለ። መንግስት ከአዲስ አበባ የያዛቸውን የከሚሴ ወጣቶች በፌዴራል ፖሊስ በግዳጅ አፍኖ በመውሰድ በግዳጅ የሽብር ተግባር ፈጽመናል እንዲሉ አድርጓቸዋል። መንግስት ከአዲስ አበባ የያዛቸውን አብዱልቃድር የተባሉን ወጣትና ጓደኞቹን አስገድዶ ወደ ከሚሴ ከተማ በፌዴራል ፖሊስ በግዳጅ በመውሰድ የተለያዩ የጦር መሳሪያዎችን፣ ፈንጂዎችንና የሬዲዮ መገናኛዎችን በመቅበር ወጣቶቹ እየቆፈሩ እንዲያወጡ በማድረግ በሶስት ካሜራዎች ሲቀረጽ እንደነበር ለማወቅ ተችሏል። ከኦሪት ሆቴል ፊት ለፊት ባለው መግቢያ ጀርባ ላይ ቀረጻው ሲካሄድ ከክልል የመጡ ደህንነቶች አብሮ የነበሩ ሲሆን በከሚሴ በሃይማኖት ሽፋን ሀገር የሚበጣብጠው ኦነግ ነው በማለት ለከሚሴ ሀገር ሽማግሌዎች በስብሰባ እንዲነገራቸው ምንጮች ገልጠዋል። በቦታው የተቀረጸውን ቪዲዮ በቅርቡ ኢቲቪ እንደሚያስተላልፈው ምንጮቻችን ጨምሮ ገልጸዋል። አድማጮቻችን፣ ዜናው በዚያ በቃ። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ። እየተከታተላችሁ ያላችሁት ፍትህ ሬዲዮን ነው። አሁን የምናቀርብላችሁ ኢህአዴግ ሙስሊሙን በኢኮኖሚ ለማዳከም እንደጣረና ይህም ለእድገታችን እንቅፋት የሆነው ገመድ በሙስሊሙ ንቃት መበጠሱን በማስመልከት ቢላል ነጃሽ እንደሚከተለው ያቀርብልናል። የኢህአዴግ መንግስት በፈጠረው ውጅንብር በኢትዮጵያ የሙስሊሙ ህብረተሰብ ላይ ያለው የኢኮኖሚ እድገት አሉታዊ ተጽዕኖና መፍትሄዎች ውድ የኢትዮጵያ ሙስሊም ህብረተሰብ ለአንድ ዓመት ያህል ያደረግነው የሰላማዊ ትግል ድል እያደረግን ለመላው ዓለምም የሰላማዊ ትግልን ጠቀሜታና ውጤትን ለማሳየት የበቃንበት ስለሆነ ከምንም በላይ አልሐምዱሊላህ የፖለቲካ ሽረባዎች ጀርባቸው በሚስጥራ ሚስጥሮች የተሞላ ከመሆኑ አንጻር የመጨረሻ ውጤቱ እስኪታይ የታቀደው ሴራ የሚያመጣውን ተጽዕኖ ህብረተሰቡ ሳያውቀው በመጨረሻ ላይ የውጤቱ ሰለባ ይሆናል። እንዲህ አይነት ሴራዎች በሚኖርበት ጊዜ ታዲያ የፖለቲካ ተንታኞች፣ ባለሙያዎች፣ የየዘርፎ ኤክስፐርቶች የቅድሚያ እንዲህ ሊሆን ይችላል በሚል ትንበያ ህብረተሰቡ ላይ የአእምሮ ዝግጅት በመፍጠር ከሰለባዎቹ እንዲድኑ ይታደጓቸዋል። ታዲያ ዛሬም እኛ አንዳንድ የኢህአዴግ ጉዞ ከሰጠን ምልከታ አንጻር ለሙስሊሙ ማህበረሰባችን እንዲያውቀውና የአእምሮ ዝግጅት እንዲኖረው የሚያስፈልጉ ሀሳቦች መካከል ባለን የንግድ ወይም የኢኮኖሚ እንቅስቃሴ ላይ ሴረኞች የሰሩትን ወጥመድ ምን አሉታዊ ችግር ሊፈጥርብን ይችላል ብለን እንተነትናለን። የሙስሊሙ ህብረተሰብ በሀገራችን በመላው ዓለምን በሚገኘው የንግድ ወይም በተሰማራበት የስራ መስክ ውጤታማ እንደሆነ ይመሰከርለታል። እናም በሀገራችን ማህበረሰብ ሰለቸኝ ደከመኝ ሳይል ይሰራል፣ ይለፋል። ለአንድ አመት ያክል ድምጻችንን ከፍ አድርገን ብሶታችንን አሰማን። ህገ መንግስቱ ይከበር፣ ተበድለናል፣ መብታችን ተጥሷል አልን፣ ሰሚ አጣን። ለጥያቄያችን ዱላና ጥይት ሆነ መልሱ። ጊዜያት ብዙ ያስተምራሉ፣ እኛም በጊዜያቶች ብዙ ተማርን። መብታችን ተጣሰ፣ ተረገጥን፣ በሀገራችን እንደ ሁለተኛ ዜጋ ተቆጠርን፣ ተንገላታን። ሀገራችን ሀገራችን ሆነን ናፈቀችን፣ ዜጋችን ክብርን ነፈገን። ጥቂቶች ብለው አሳነሱን፣ እንኳን የጥቂቶች ሰዎች የአንድ ሰው ቢጫ ወረቀት ህገ መንግስቱን ሊቀይር እንደሚችል ተዘነጋ። ትግላችን መብታችን እስኪከበር አይቆምም። የገዢው መንግስት የተሳሳተ ፍልስፍናውን እንዲያቆም እንመክረዋለን። የያዘው መንገድ አያዋጣህም፣ ልክ እንደ ራስህ ቀይ መስመራችንን ስትነካ ዝም እንደማንል ልታውቀው ይገባል እንለዋለን። ጊዜያቶች ያልፋሉ። ነገ ከማን ጋር መኖር እንደሚችሉ ልቦናቸው ታውሯል። ለእምነታችን ወደ ኋላ እንደማንል እንደማናፈገፍቅ ቃላችን ነው። አሁን ሁሉም ነገር በጠነከረ ሁኔታ ተቃውሟችን ይቀጥላል። ዲኑን ለዘላለም እንጠብቀዋለን። ይላል የሙስሊሙ ህብረተሰብ። ከምንም ጊዜውም በላይ ታዲያ የኢህአዴግ መንግስት የተለያዩ ሽረባዎችን በሙስሊሙ ላይ ይሸርባል ብለንም ሰጋን። ከዚህም አንዱ የንግዱን እንቅስቃሴ ማዳከም ሲፈልግ ነጋዴው ላይ አእምሮአዊ ተጽዕኖ በመፍጠር የአእምሮ ውስጥ የፍርሃት፣ የጭንቀት፣ የመረበሽ ስሜት በመፍጠር ካለው የስራ ቅልጥፍና እንዲቀንስ ያደርጉታል። የሰው ልጅ የአእምሮ ክፍል ጥልቅ ነው። ብዙ ካሰሩት ብዙ ይፈጥራል፣ ብዙ ካሉት ብዙ ያወጣል። የአእምሮ ጠንቆች ማዳከሚያ ደግሞ ጭንቀትና ረብሻ ናቸው። የሰው ልጅ አእምሮው ነፃ እንዳይሆን ከተደረገ በውስጡ ሊሰራቸው የሚችለው አቅም ሁሉ ይሟጠጣል፣ ይሟሽሻል። ለምሳሌ ያህል አንድ ሰውዬ የአንድ ሚሊዮን ብር ንግድ በሳምንት ውስጥ ሊሰራ አስቧል እንበል። ከሳምንት በፊት ፖሊስ መጥቶ ከሶስት ቀን በኋላ ትፈለጋለህ ቢለው የሰውየው ጭንቅላት በተፈጠረው የአእምሮ ረብሻ ብቻ ሌሎች ጉዳዮችን መስራት ትቶ ይህችን ነገር ለማጽዳት ሲጨናነቅ ጊዜዎች፣ ወቅቶች ይነጉዳሉ። ሰውየውም ከስራው ይዘናጋል። ኢህአዴግ የሙስሊሙን ህብረተሰብ በተለያዩ ተጽዕኖና ጫና በመፍጠር ከንግድ ከእምነታቸው ከተሰማሩበት ዘርፍ በማዳከም በመጠቀም የሚፈልጋቸውን ተተኪዎች አእምሯቸውን ነጻ በማድረግ እንደ ልባቸው በትኩስ ኃይል ተተክተው እንዲሰሩ እያደረገ ያለ ይመስለናል። በዚህም የተነሳ የሙስሊሙ ህብረተሰብ ከምንም በላይ ያሉብንን የዲን ትግሎች በተጨማሪ የምንሰራበትን ዘርፍ ላይ ከመቼውም ጊዜ በበለጠ በእጥፍ እጥፍ መስራት ይጠበቅብናል። እንደዚህ አይነት የፖለቲካ ሽረባዎች በማህበረሰቡ ላይ ምን ቀጥተኛ ችግርን ይፈጥራሉ? አንድ የስራ ሞራል መድቀቅ ሁለት የስራ የመፍጠር ብቃትን መቀነስ ሶስት የእንቅስቃሴ ውሳኔዎችን ከመወሰን መቆጠብ አራት ራስን አሳንሶ መመልከት አምስት ይረጋጋል የሚል የልብ ስሜት በልቦና መፍጠርና ስራን ማዳከም ስድስት የፍርሃት ስሜትና የመሳሰሉት ናቸው። እንደዚህ አይነቶች የፖለቲካ ሽረባዎች በእቅድ በተንኮል የሚደረጉ ከመሆኑ አንጻር ህብረተሰቡ እንዲሸማቀቅ እንዲፈራና እንዲተባ ያደርጉታል። እኛ ደግሞ አልሐምዱሊላህ ከምንም በላይ በአላህ እንድን በእውነት የምናምን ሙስሊሞች ነንና አላህ ለሁሉም ነገር የበላይ አዋቂ ነው። በተጨማሪም ባለን የስራ እንቅስቃሴ ላይ የጠላቶቻችንን እቅድ እንዳይሳካ ዘንድ ከምንም በላይ የሙስሊሙ ህብረተሰብ በዚህ ሰዓት ከዚህ ቀጥሎ ያሉትን መፍትሄዎች ቢጠቀም ራሱን የአእምሮ ማጽዳት ስራ ወይም ብሮኒሽንግ ማድረግ አለበት ብለን እንመክራለን። የፖለቲካ ረብሻዎች ወይም የአእምሮ ጫናዎች ሲፈጠሩ ቀላል ሊሆኑ የሚችሉ መፍትሄዎች አንድ ስለ ነገሩ ግንዛቤን መፍጠር ይህ ማለት ጠላቶች የሰሩልንን ወጥመድ ከስራዬ እንድዳከምና እስልምናዬን እምነቴን ለማዳከም መሆኑን መረዳት ከተረዳን የሰው ልጅ እንደመሆናችን መጠን የራሳችን የቅድመ ጥንቃቄ አእምሯችን ይፈጥራል ስልት ያበጃል ሁለት ሰላትና ዚክርን ማብዛት አእምሯችንን አረጋግቶ እርጋታ ስለሚሰጠን ምንም አይነት ስራዎች ቢደራረቡብን የመስራት ብቃት ይስጠናልና። ሶስት መነጋገርና መመካከር ማንኛውም አይነት ሐሳቦች ወይም ችግሮች ወይም ጭንቀቶች ሲመጡ ምን ታማክረኛለህ ወዳጄ በሚል መፍትሄ ከቅርብ ወዳጆች ጋር መመካከር። አራት መተባበርና መረዳዳት በእንደዚህ አይነት የሃይማኖት ችግር በሚመጣበት ወቅት ተባብሮ ማደግ ግድ ነው። በስራ በሀብት፣ በእውቀት፣ በገንዘብ፣ በተለያዩ ነገሮች መተጋገዝ። አምስት ሞራልን ለራስ መፍጠር የጥንካሬ አቅጣጫችንን በማሰብና በውስጣችን ለራሳችን ሞራል መፍጠር፣ መበረታታት፣ ከዚህም በተጨማሪ ሌሎች መፍትሄዎች ዘዴዎችን መጠቀም። ውድ የኢትዮጵያ ሙስሊም ማህበረሰብ በቀላሉ ሶስት ጥያቄዎች የተነሱ በቀላሉም ሊመለሱ የሚችሉ መልሶችን የገዢው መንግስት ሆን ብሎና ጥያቄዎችን ንቆ ባለመመለስ ይኸው ለአንድ አመት ያህል ቆይተናል። አሁንም በጽኑ በሰላማዊ ትግል እየታገልን ነው። ጠላቶች እኛን በእምነታችን በንግዳችንና በስራችን ለማዳከም ያሰቡትን ከጀርባ መርዛማ እቅዳቸውን ግንዛቤ በመያዝ ከምንም ጊዜ በላይ እጅ ለእጅ በመያያዝና በመተባበር ከበፊቱ በሶስት ወይም በሁለት እጥፍ በላይ ጠንክረን መስራት እንደሚኖርብን ሁላችንም ልንገነዘብ ይገባናል። ይህ ኃላፊነትም ጭምር ነው። በሙስሊሙ ማህበረሰብ ላይ ሊፈጠሩ የሚችሉ የኢኮኖሚ እንቅፋቶች ቀድመን በመንቃት እንከላከላለን። ትግላችን በሰላማዊ መንገድ አጠናክረን እንቀጥላለን። አላሁ አክበር። ኮሚቴዎቻችን ትግሉን በሰላማዊ መንገድ እስከ መጨረሻው ድረስ እንድንቀጥል አደራ ጥለውብናል። እኛም ቃላችንን ጠብቀን ትግሉን በሰላማዊ መንገድ እያፋፋምነው እንገኛለን። ዛሬ እነሱ እስር ቤት ቢሆኑም የማይጠገበው ንግግራቸው አለና በትንሹ ቀንጨብ አድርገን እናቀርብላችኋለን። የሚያቀርብልን አቡ ሙስዓብ ነው። አብረን እንከታተለው። እነሆ በአላህ Wa Ta'ala መልካም ፍቃድ የትግሉ ጉዞ አንደኛ ዓመት ላይ ደረስን። ምንም እንኳን መንግስት ባለበት ሀገር ህገ መንግስታዊ ጥያቄ አለመመለስ እንደ መንግስት አሳፋሪ ቢሆንም እንደ ሙስሊም ግን አኩሪ ድሎች ተመዝግበዋል። አያሌዎች ለዲናቸው ፍቅር ተንገብግበዋል። ለእምነታቸው ሲሉ ሸሄድ ሆነዋል። አላሁ አክበር ኢዘን ያ ሙስሊሙን ድል አድርገናል። እኛ ድል ያደረግነው መቼ ነው? ዝምታን ሰብረን የወጣን ቀን። ህዝቡ ምን ይፈልጋል? ዝምታን መስበር። የመጀመሪያው እርምጃ ያኔ ነው ድል ያደረግነው። በዲኔ ሲመጣ የግል ልዩነቴን ትቼ አንድ ነኝ ያልክ ቀን ነው ድል ያደረግከው። በጥርጣሬ ሲታይ የነበረ ወይንም ሰብሳቢ ያጣው ማህበረሰባችን አላህ ስብሓንሁ ወተዓላ ራሱ በፈጠረው በዚህ መድረክ ክፍለ ሀገር ባሉ ሂደቶች አንድ ሆነው ወንድማማችነቱን ከኛ ልዩነት የበለጠ ዲናችን ላይ የመጣውን አደጋ አብረን አንድ ሆነን መሄድ እንደምንችል አብረን እየታገልን እንደሆነ ይህንንም በመካከላችን ያሉ ጥቃቅን ልዩነቶችን በማስፋትና ለመጠቀም አሰፍስፈው የነበሩ መጅሊሶችና አህባሾችን ባሳፈረ መልኩ ከላይ እስከታች ያለው ሁሉም አንድ አይነት ጥያቄን ማስተጋባት ችሏል። አልሐምዱሊላህ። ሌላው ያን የሩቅ ህልማችንን የመኖር ተስፋችንን የአንዳሮነት ጉዞአችንን በነብዩ ፍቅር በላይላ ኢላላህ በአላህ አንድነት ገመድ የተሳሰረውን እንዳይመስልህ የበጠስከው እንዳይመስልህ የለየው አንድነትን የሸረሸርክ ፍቅራችንን ያረከስከው ተስፋችንን ያጨለምከው ህልማችንን ህልማችንን ያቀጨጭከው እስከ ወዲያኛው ያጠፋው እንዳይመስልህ አትሳሳት ድሮም ቢስማር ሲመቱት ነው የሚጠብቅ ድሮ ድሮም ቢስማር ሲመቱት ነው የሚጠብቅ እኛም ፍቅራችን ጽኑ ነው፣ አንድነታችን ብረት ነው፣ ህልማችን ብሩህ ነው፣ ተስፋችን አላህ ነው። ፍላጎታችን ዱንያን ሳይሆን ጀነትን ነው። ምክንያቱም ፍላጎታችን ዱንያን ሳይሆን ጀነትን ነው። ምክንያቱም እምነታችን እስላም ነው። እንኳን በዱላና ቢቆርጡን በመጋዝ በአህባሽ ፍልስፍና ልባችን አያዝ። በዱላም ደብድቡን ግደሉን በክላሽ እስልምና ትተን አንዞርም ወደ አህባሽ መጅሊስ በግድ አህባሽን ሊጭንብን ሲሞክር እምቢ ለእምነቴ የሚል አልቀበልም በእምነቴ ላይ የሚመጣን የሚል ስሜት ሁላችንም አዳብረናል። ይሄም ድል ነው። የትም አይነት ፕሮግራም ልጭንብኝ አችልም ያልክ ቀን ነው ድል ያደረገው በአህባሽ ልጅ ሴራ ባጭር ሊሰራበት ቁርአን ተቀይሮ በቃል ሊቀራበት በነጃሳ መስገድ ሐላል ሊሆንበት አይሆንም አይሆንም አይሆንም አይሆንም በቅር ዘካ አይወድም ብለው ይሰብኩበት በድኑ ሊጫወት የአይሁድ ቅጥረኛ እስኪ በአንድ ድምፅ አይሆንም በሉኛ አይሆንም አይሆንም አይሆንም እነሆ በትግላችን ጉዞ አንድነታችን ኃይል መሆኑን በዲናችን ለሚመጣው ነገር ምንም ነገር ወደ ኋላ እንደማይባልበት ተረድተናል። ስንና ሲደፈር ዝም ብሎ የሚተኛው ማለት ምንድነው መልሳችን አማም አላህ ምንድነው የምንመልሰው? ምንን ፈርተን ሞት፣ ምንን ፈርተን እስር። ሰው ዋሽቶ ይታሰራል። ሰው በማት ይታሰራል። ሰው ሰርቆ ይታሰራል። በእስልምና መታሰር እድሉ አይገኝም እንጂ ከተገኘ شرف ነው እኳን ሞቱን ካገኘው እዝ ነው፣ ክብር ነው። ግን ያን የሚታደሉት የተመረጡ ሰዎች ብቻ ናቸው። አላህ የመረጣቸው ለዚህ ኃላፊነት ያጫቸው ትልቅ ባሮች ብቻ ናቸው። قل لن يصيبنا إلا ما كتب الله لنا። አላህ ከወሰነው ውጭ የሚደርስ ነገር አለ? አላህ ከከተበው ውጭ፣ አላህ ከወሰነው ውጭ የሚደርስ ነገር አለ? ስለዚህ ሊመልኸው መቼም አይለወጥ ግርፋት፣ ተህዲድ ማስፈራራት እስር እንግልት ሐቅን አይለው መብደእን አይቀይር ሐቂቃ ጉልበት ኃይል መብደእን የሚቀይር በነበረ ቢላል አልሐበሽ ረዲየላሁ ዐንሁ የእንግልትና የድብድብ ቢላልን አቋሙን ያስቀይረው ነበር ነገር ግን መብዳ መብዳ አቋም አቂዳ እምነት ሰው ስለተደበደበ የሚለቅ አይደለም። ጀላድ አልዓለም የዓለም በቁዋቸው በጉልበታቸው የተማመኑ አካላቶች ሁሉ ሊያውቁ የሚገባቸው ነገር ይሄ ዲን ህይወት ነው። ህይወታችን ደግሞ በማስፈራራት በመንገላታት መቼም የሚለወጥ እንዳልሆነ ሊያውቁት ሊረዱት ይገባቸዋል። እንሞትለታለን፣ እንሰዋለታለን፣ ሁሉ ነገራችንን እንሰጥለታለን። ለዚህ ምንም አናስቀርም ይቷል። አላሁ አክበር ይህን የአንደኛ ዓመት የትግል ጉዞአችንን ስናደርግ እጅግ አስደማሚና አስገራሚ ትዕይንቶች ተስተናግደዋል። ሙስሊሙ ህብረተሰብ ያለውን አንድነት፣ ለዲኑ ያለውን ሟችነት አሳይቷል። ዛሬ የአንደኛ ዓመት ጉዞአችን ላይ ስንደርስ ቆም ብለን ማሰብ ያለብን ነገሮች አሉ። እስከ ዛሬ የሄድንበት ሰላማዊ ትግላችን፣ እስከ ዛሬ የሄድንበት አንድነት ኃይላችን፣ እስከ ዛሬ የሄድንበት ምንም ነገር ቢመጣ ለዲን ወደ ኋላ ለማለታችን ሊታሰብበት የሚገባ ጉዳይ ነው። እናም ለዛሬ የትግላችንን ድንቅ ድሎች የትግላችንን ድንቅ ድሎች እየዘከርን እየተመካከርን አብረን ቆያለን። እኔ ትንሽ ቆይቼ እመጣለሁ። ነገር ግን የማይረሱ ምርጥ ጊዜያት መካከል የተላለፉትን ምርጥ ምርጥ ድምጾች መራርጬ ቆራርጬ አዘጋጅቼላችኋለሁ። እነሱን እየተከታተላችሁ ያንዳንዷን መልእክት ከልባችሁ እያደመጣችሁ ስንቃችሁን ሰንቁ። እንደገና ለአዲሱ የትግል ምዕራፍ ተነቃቁ፣ ተነቃነቁ። እናንተ የቢላል ልጆች፣ እናንተ የነጃሺ ልጆች እላለሁ። መልካም ቆይታ እዚህ የሌሉ ወንድሞች ምናልባትም አዲስ አበባዎች ያሉ የተለያየ ቦታ ሆነው ስለዚህ ጉዳይ እየሰሙ ያሉ ሰዎች የወንድሞቻችን መጠቃት፣ ህይወት ማለፍ፣ ከብት መነጠቅ፣ የተለያዩ ጥቃቶችና መታሰር ልብ የሚሰብር ተግባር መሆኑ ግልጽ ነው። ነገር ግን በዚህ ልብ በሚሰብር ተግባር ስሜት ውስጥ ገብተን ሌላ እኛን ለመተባበርና ችግር ለመፍጠር ለሚያስቡ ሰዎች መሳሪያ ሳይሆን መልኩ እየተወያየን እየተመካከልን እየተደማመጥን የምንሄድ የሰለጠኑ የመብት ጠያቂዎች መሆናችንን ማሳየት አለብን። አላችሁ በዚህ ሁላችንም አብራችሁን ነው አላሁ አክበር። የታሪክ ምሁሩን አህመድ ዲን ጀበል ካሁን በኋላ የሚናገረውን ንግግር ልብ ብላችሁ አድምጡት። ምክንያቱም መሰረታዊ ጥያቄዎቻችንን መዘንጋት የለብንም። ከዚህ በተጨማሪ በእኛ ላይ የሚደረጉ ማንኛውም አይነት ፕሮፓጋንዳ የሙስሊሙን ትግል እንደማያቆመው ልብ ልንል ይገባል። ይህንንም የሚያዳምጡ አካላቶች ልብ ሊሉት ይገባል። እነዚህን ሶስት መሰረታዊ ጥያቄዎች ጠይቀን በጣም ቀላል፣ በጣም ተራ፣ ይህ ሁሉ ወራት የማይፈጁ የሙስሊሙ መብት የሆኑ ማንም የማያገባውን ጥያቄ ተጠይቆ አገር የሚታመስ ከሆነ ሰዎች የሚደበደቡ ከሆነ ለምን ጠየቃችሁ በሚል ድራማ በመስራት ስም በመለጠፍ በማጨናገፍ በማስፈራራት በመደብደብ ይሄን መግታት እንችላለን ብለው የሚያስቡ ካሉ ምናልባት ኮሚቴውን ሰብስቦ ያስሩ ይሆናል። ምናልባት እንቅስቃሴ የሚያደርጉ ሰዎችን ያደናቅፉ ይሆናል። ነገር ግን ሙስሊሙ ማህበረሰብን ጥያቄ መቼም ቢሆን ማደናቀፍ እንደማይችሉ ዛሬ ተራ ሙከራ ያደረጉ ሰዎችም ይሁን ከዚህ በኋላ ማድረግ የሚፈልጉ ሰዎች ሊገባቸው ይገባል። አሁን ደግሞ የታሰሩ ወንድሞች አሉ። እነሱ የሚፈቱ አራተኛ ጥያቄ ሆኖ ይቀጥላል። መስጊዳችንን የደፈሩ የሙስሊሞችን እንደሚያፈስሱ አካላትም ለፍርድ ይቅረቡልን የሚልም ጥያቄ የጥያቄያችን አካል ሆነ። ህጋዊ ጥያቄ በህጋዊ መንገድ መመለሱን ትተው ሌላ አማራጭን በያዙ ቁጥር እነዛ አማራጮች የሚወልዷቸው ችግሮች የእኛ ጥያቄ ሆነው እንደሚቀጥሉ ሊያውቁት ይገባል። ሕገ መንግስቱ የሚለው ላይ ይተግበርልን፣ ስራ ላይ ዋልልን የሚል ጥያቄ በማንሳታችን ድራማ ሰርተው በቴሌቪዥን ቢያሳዩ የሆነ የሆነ ነገር ለጣጥፈው ቢሰሩ አስመሳይ የሆኑ ብዙ ነገሮች ቢደረጉ እነዚህ ሁሉ እኛ አሁንም እደግማለሁ የምንገልበት ዓላማ የለንም። የምንሞትለት ኢስላም ግን አለን። ማንም ይሁን ማን እዚህ ያሉትም የጸጥታ አካላት ይሁኑ ዛሬ ያስፈራሩ የሞከሩትም ይሁኑ ማንኛውም አካል ህጋዊ ሆነን እስከሄድን ህገ መንግስታችንን ጠብቀን መብታችን ይከበር በማለታችን ጸረ ሰላም ቢሉን ህገ ወጦች ቢሉን ስም ቢለጥፉልን ሊያስሩን ሊያሸማቅቁን ይችሉ ይሆናል ሊያስሩን ሊያስፈራሩን ይችሉ ይሆናል ሊያስሩን ሊደበድቡን ይችሉ ይሆናል ነገር ግን መቼም ቢሆን የሙስሊሙን ጥያቄ መቀልበስ አይችሉም። ጥያቄያችን አይደለም ሸሪዓ መንግስት ማቋቋም መስጊዳችንን እኛው እናስተዳድር የሚለው ላይ እስካሁን ድረስ መልስ አላገኘም። እንኳን መስጊዳችንን እኛው እንምራው። ለዚህ መብቱ ያልተሰጠን ሰዎች መንግስት አወጁ ሊሉን ይፈልጋሉ። ለምን የመስጂዳችንን መብት ሊነጥቁን ስለፈለጉ ነው የሚያዘዙት። ይሄ ደግሞ መቼም አይፈጠንም፣ መቼም አይሆንም። ምናልባት የኛ ደም ፈሶ የኛ ህይወት አልፎ ይህን ይፈጽሙት ይሆናል። በህይወት እያለን ግን መስጊዳችንን አይደፍሩም፣ መብታችንን አይነጥቁም። የተወደዳችሁና የተከበራችሁ አድማጮች ለዛሬ ያዘጋጀንላችሁ ልዩ ጥንቅር ካለን ጊዜ አንጻር ይህን መስል ነበር። ኢንሻአላህ ሳምንት በተመሳሳይ ፕሮግራም እንገናኛለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ህገወጦቹ የመጅሊስ አመራሮች መውሊድን ተጠቅመው ሙስሊሙን ለመከፋፈል እንዳሴሩ ሰምተናል። ሙስሊሙማ ማ እኛ እያለ ባለበት ሰዓት እነሱ ሙስሊሙን እንዴት እንከፋፍለው ይላሉ። ለነገሩ መንግስትስ ወስዶ ያስቀመጣቸው ይሄን ይሄን እንዲሰሩለት አይደል? አያስገርምም። እኛ ደግሞ ይሄ ሴራቸው እንደማያዋጣቸው ልንነግራቸው ፈለግን። በዚህ ዙሪያ በህረዲን ኑሩ ያዘጋጀው ጽሁፍ አለ፣ እንደሚከተለው ያቀርብልናል። መውሊድ አይለያየንም። إن هذه أمتكم أمة واحدة وأنا ربكم فاعبدون ይህች ህዝባችሁ አንድ ህዝብ ኡማ ናት፣ እኔም ጌታችሁ ነኝ ተገዙኝ ይላል ሱራ አልአንቢያ ቁጥር 92። አንድነት የነብዩ ኡማ መሰረታዊ ባህሪ መሆኑን ሲነግረን ኢስላም ለአንድነት የሰጠው ቦታ ይህ ነው ተብሎ በአጭር ጽሑፍ የሚገለጽ አሊያም በአነስተኛ መጽሐፍ እንኳን የሚታጠር አይደለም እጅግ ሰፊ ርዕስ ነው ሐቁን ሰጥቶ ለማብራራት የዑለማ እውቀትና ትዕግስት የአስተዋይ አእምሮ ትልቅ እይታ ይጠይቃል በጥልቀት መዘዘሩን ለዑለማዎቻችን የምንተወው ሆኖ ሳለ ግን ስለ ፋይዳው መነጋገር ግድ ይለናል አሁን ኢስላም ለአንድነት የሰጠው ደረጃ እጅግ ትልቅ ነው አላህ አንድ አይደለምን እርሱን የሚገዙት ባሮቹስ አንድ ካልሆኑ እንደምን ስኬታማ ይሆናሉ እስላም እንደሚያስተምረው ምድርን ለማልማት የሰው ልጅ ስብዕና ከፍ ባለ ሞራል ማማ ላይ ለመስቀል የአማኞች አንድነት እጅግ ወሳኝ ነው። አዎን በእስላማዊ መርህ ላይ የተመሰረተ ድንቅ ቤተሰብ ለመስረት አንድነት አሁንም ወሳኝ ነው። ራውን መስጊዶችን በተናበበ ኢባዳ ለማሸብረቅ እስላማዊ እንቅስቃሴዎች ሪትማቸውን ጠብቀው እንዲፈሱ ለማድረግ አንድነት አሁንም ወሳኝ ነው። ደርብ ያበር አንበሳ ያስር ይላሉ አበው የአንድነትን ፋይዳ በአማራ ሀገራዊ ለዛ ሲገልጹት ታላቁ ነብይ የዚህ ስኬትም ሆነ ውድቀት በአንድነቱ መሆኑን ደጋግመው አስተምረዋል። ለዛም አይደል ጠላት ሲመጣ ቀድሞ ኢላማው የሚያነጣጥረው አንድነታችን ወደ መበተን የሆነው ከጽዮናውያን በሚደረግለት ድጋፍ ላይ ተመርኩዞ ሙሉ ጊዜውን የሙስሊሙን አንድነት በመበተን ላይ የሚያውለው ሃይማኖት ለበሱ ፖለቲካዊ ቡድን አህባሽ ኢትዮጵያውያን ሙስሊሞች ላይ በኢህአዲግ ጋባዥነት ሲዘምት አልሞ የተነሳው አንድነታችን ለማናጋት መሆኑ ይታወቃል። ይህንን ጠንቅቆ የተረዳው ህዝበ ሙስሊም ግን መቀነቱን አስሮ ባደረገው መራራ ትግል የአህባሽ መርዝ ከነስንኮፎ ነቅሎ አንድነታችን የበለጠ እንዲጠነክር አድርጓል። አልሐምዱሊላህ ትግሉ መራራ ቢሆንም አንድነታችን እስካሁን በሀገራችን ባልታየ መልኩ ማጠናከራችን ዛሬም ጸረ ህዝበ ለሆኑ ህገወጥ አካላት የቀንና የሌሊት ቅዠት ነው። ከሚፈጽሙ ስህተት ለመማር ኩራት ወጥሮ የያዛቸው መጅሊስና ግብረ አበሮቹ ግን እንደማይሆንላቸው አውቀው በመመለስ ፋንታ ባለፈው አመት መውሊድ ሲደርስ ዳግም የጸነሱትን ከንቱ ህልም ከፊታቸው አድርገው በሙስሊሞች መካከል ልዩነትና ጠብ ለመፍጠር ሲጥሩ አይተናቸዋል። ሞሊድ በድምቀት የሚከበርባቸው መሳጅዶች የመስሐብ ጥላቻ ቀስቃሽ ንግግር ለማድረግና ባሉን በሚያከብረውና በማያከብረው ሙስሊም መካከል ጭቅጭቅ ለማስነሳት ሞክረዋል። ያገኙት መልስ ግን በመውሊድ ዝግጅቶች ላይ ማይክሮፎን መከልከል፣ አይናችሁ ላፈር መባል፣ አትከፋፍሉን እኛ በመውሊድ አንጣላም ተብሎ መገሰጽና ተቃውሞ ብቻ ነበር። መውሊድን ያከብረውም ሆነ ማያከብረው ሙስሊም እኛ አንድ ነን፣ ችግሮቻችን እናንተ ናችሁ፣ ጣልቃ ገባ አንፈልግም፣ አናውቃችሁም በሚል ቆሽት የሚያሳርር መልስ አሳፍሮ መልሷቸዋል። አላሁ አክበር። በተለይ የመጅሊሱ ፕሬዚዳንት አቶ ዲን አብዱላሂ ጨሎ ባንዋርና በኒ መስጊድ ንግግር ለማድረግ ሄዶ የገጠመው ተቃውሞ ኢትዮጵያዊ ሙስሊም አዲስ የአንድነት ምዕራፍ እንደከፈተ የሚያስገነዝብ ትልቅ አጋጣሚ ነበር። በበሰለ አመራራቸው ህዝበ ሙስሊሙን ቀጥ ባለ መስመር ያስጓዙት የሰላም አምባሳደሮቻችንም አንድነት መበተኛውን ወጥመድ በሚገባ ተረድተው የነበረ በመሆኑ በወላ ባደረጓቸው አንድነት ተኮር ንግግሮች የመጅሊሱን ተንኮል እርቃኑን አስቀርተውታል። ኡማው አንድ ባደረገ ታላቅ ነብይ ስም መልሶ ኡማውን መከፋፈል የማይታሰብ መሆኑን በተግባር አሳይተዋል። ነቢዩን ከራሱ አብልጦ ከነፍሱ አልቆ የሚወድ ሙስሊም እንደምንስ መሐመድ አለይሂ ሰላም ስም ሊከፋፈል ይችላል? አሁን አልተቻለም። ላለመቻሉ ደግሞ ዋነኛ ምክንያቶቹ የመሪዎቻችን የበሰለ አመራር፣ የህዝበ ሙስሊሙ ከጥቃቅን ልዩነቶች ይልቅ ለአንድነት ቅድሚያ መስጠትና የችግሩ ምንጭ አጥርቶ መገንዘቡ ነው። አላህ በእርግጥም ታላቅ አይደለምን? ዛሬም ቢሆን መጅሊሱ ዳግም መርዙን ለመርጨት የሞይድን መቃረብ በውግት እየጠበቀ መሆኑ በተደጋጋሚ ተረጋግጧል። ካሁኑ የተለያዩ ቅድመ ዝግጅቶችን እያደረጉ ሲሆን አላማቸው ያው ባለፈው እንደሞከሩት ሁሉ የመዛብ ጭቅጭቆች እንደ አዲስ ለመቀስቀስ መጣር ነው። ምንኛ የከፋ አላማ! በመሆኑም ይህ አላማቸው እንዳይሳካ የሁላችንም የተባበረ ጥረት እጅግ አስፈላጊ ነው። ራሳቸውም ሆኑ ማህበረሰቡ በሚያዘጋጃቸው የሞዲ ዝግጅቶች ላይ ቀርበው የልዩነት አጀንዳዎችን ለማራገብ መሞከራቸው ማይቀር በመሆኑ ከነተንኮላቸው አሳፍሮ መመለስ ወንድማማችነታችንን በአባሽ ደካማ ጥረት ማይበጠስ ጠንካራ ሰንሰለት መሆኑን ማረጋገጥ የሁላችንም እስላማዊ ኃላፊነትና ነው። የአላህ ባሮች ሆይ አደራ በአህባሽ ተንኮል ውስጥ እንዳንገባ እንጠንቀቅ። የመሊሱ አህባሽ በዲን ስም አንድነት የሚያፈርስ አደገኛ ቡድን ነውና ስሜታችን እንዳያሸንፈን ነብዩ ተዋደዱ ብለውን ሳለ እንዳንጣላ እንጠንቀቅ። የተዘጋጀልንን አጥፊ ወጥመድ በማወቅና በማሳወቅ በተወሰኑ እስላማዊ አጀንዳዎች ላይ የሚኖረን ልዩነት በረጅም ትግል ያፈራ ነውና ወንድማማችነታችንን እንዳይሸረሽረው በመጠንቀቅ ለትግሉ ከምንጊዜውም በላይ ራሳችንን ማዘጋጀት አለብን። በእርግጥም የሸይጣን ተንኮል ደካማ ነውና የአላህ ባሮች ሆይ ወንድማማች ሁኑ። ነቢዩ ሰለላሁ ዐለይሂ ወሰለም ድል ለኢትዮጵያ ሙስሊም። አሁን ትግሉን በቁርጠኝነት እስከ መጨረሻው እንደምትቀጥሉ የገለጻችሁበትን ከናንተ የደረሱንን እናሰማቸዋለን በዚህ ዙሪያ ላይ በርካታ መልእክቶች ደርሰውናል። ሆኖም አብዛኛዎቹ የድምፅ ጥራታቸው ጥሩ ስላልነበረ ለማቅረብ ባለመቻላችን ይቅርታ እየጠየቅን እንዲሁም ያለን ሰዓት ትንሽ ስለሆነ የተወሰኑትን ብቻ እናሰማቸዋለን። በመጀመሪያ የምናሰማቸው አንዲት ውድ እህታችን ፌዴራል ፖሊሶች ከሴት ልጅ ያልተወለዱ በሚመስል መልኩ ቢደበድቡንም ትግላችን አይቆምም ብላ የተናገረችውን ይሆናል እንደሚከተለው ገልጸዋለች። ፌዴራሎች ከፊት እንዳልወጡ እና እህትናት እንደሌላቸውን ቢቀጠቅጡንም ቢገሉንም ቢያስሩንም ለዲናችን ለሃይማኖታችን ግን እንሞታለን። ትግላችንም ይቀጥላል። ወንድሞቻችንም ቁርጠኝነታቸውን እንደሚከተለው ገልጸዋል። ጥያቄዎቻችን እስካልተመለሱልን ድረስ ምንም ጊዜ ቢረዝም እስከ መጨረሻው እስከ ህይወት ፍጻሜያችን እንታገላለን። የአጼዎቹ ግፍና በደል በፍጹም አይደገምም። መንግስት መምጣት በሌለበት መንገድ በእምነታችን መጥቷል። ስለዚህ እምነታችንን ለእኛ ይተውልን እኛ ሙስሊሞች የምንኖረው ለእምነታችን ነው። እምነታችን ነጻነት ቢያገኝ ህይወታችንን መስዋዕት እንከፍልበታለን። ለቀጣዩ ትውልድ ሽንፈትና አናወርስም። መቱን፣ ደበደቡን፣ አልፈራናቸውም። አሰሩን፣ አሰቃዩን፣ አልፈራናቸውም። ተኮሱብን፣ ገደሉን፣ አልፈራናቸውም። ይሄ ደግሞ አቋማችን ነው። መቼም መቼም ቢሆን አንፈራቸውም። አላሁ አክበር፣ አላሁ አክበር። ኮሚቴዎቻችን በማሰርና በማሰቃየት ትግሉን ለማስቆም የሚደረገው ሙከራ ቅርነት ነው። ኮሚቴዎቻችን ማሰር ቆርጥ አቋም ለመውሰድ የበለጠ ይረዳናል እንጂ ከትግሉ አያቆምን በመሆኑም ኮሚቴዎቻችንን በአስቸኳይ እንዲፈቱ አሁንም እንጠይቃለን። አያቴ ቢላል ኢብን ረባህ፣ አባቴ ነጃሺ፣ እስታዜ እስታዝ ያሲን ኑሩ፣ ወንድሜ አህመድ ሙስጠፋ እንዴት እተኛለሁ ውሸቱን ሳላጠፋ የሃይማኖትና የአካዳሚ በቂ እውቀት ባላቸው ምሁሮች እንጂ በማህይም አንመራም። ይህን ለማድረግ አስፈላጊው መስዋዕት ሁሉ ከመጥፈል ወደ ኋላ አንልም። ግን ለሀገራችን ውድ ሙስሊም የወንድሞቻችን መገደል፣ የኮሚቴዎቻችን መታሰር፣ አልፎ መሰቃየት የእህቶቻችን ስቃይ ትግላችንን ቢያጠናክርልን እንጂ ባለንበት እንድንቆም ወይም ፈርተን እንድንቀር መስሏችሁ ከሆነ ሞኝነት ነው። ለዲናችን እንሞታለን الله أكبر حسبنا الله ونعم الوكيل أسرق دياون أسرق دياون كلهم تقاقما አንተ መታ تكبر ግፍ እያስተናገድ مسلم ተዘው سلام سلام ባሉ በስር ተንገላቱ ብዙ ተሰቃዩ። ታዲያ የግፍ መዓት ቁጣን ወለደና ትግሉ ተፋፋመ ዳግም እንደገና ትግሉ ተፋፋመ ዳግም እንደገና መልእክታችሁን ላደረሳችሁን አድማጮቻችን ሁሉ ከልብና መሰግናችኋለን አንደኛ አመታችንን አስመልክቶ ለሚደረገው ልዩ ሀገር አቀፍ ተቃውሞ ሁሉም ሙስሊም እንዲዘጋጅና ቤተሰቦቹንም እንዲያነቃጥር ጥሪ እያደረግን ለዛሬ ያዘጋጀንላችሁን ፕሮግራሞች በዚሁን እንጨርሳለን። ትግሉን በተመለከተ የምትሰሙትን ማንኛውንም መረጃ በኢሜይላችን ኤፍቲኤች 911gmailcom አት ዶት ኮም እንድትልኩልን እንጠይቃለን። ፍትህ ሬዲዮን በብሉቱዝ ለወዳጅ ዘመዶ በማስተላለፍ እስላማዊ ግዴታውን ይወጡ እያልን ለዛሬ እዚህ ላይ እንሰናበታችኋለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ትግሉ ተቋቋመ ዳግም እንደገና ትግሉ ተፋፋመ ዳግም እንደገና